بشر بشك بنفقنا كتتمدو انما وجه ودبرهان فالله فقال ودكت سنة قد ودى الله سبحانه وتعالى عشنا فينا مسكون ودهونه من قد لتاوت عشو يتلاك قرآننا الله الله هنا العزيز الحميد يعني الذي له ما في السماوات وما في الأرض በሰማይና በምድር ያሉ ነገራት በሙሉ ለሱ ንብረቱ የሆኑ ጌታ ወደ እሱ መንገድ ልታወጣቸው የወረደልህ መጽሐፍ ነው ወወይሉን ሊልካፊሪን ለካህዲያን ወዮላቸው ሚን ዓዛብ ሸዲድ ከዚያ ከባድ ቅጣት ወዮላቸው الذين يستحبون الحياة الدنيا የዚችን ዓለም ኑሮ የሚመርጡ يختارون على الآخرة በአኺራ ላይ የሚያስቀድሙ ويصدون عن سبيل الله ከአላህ መንገድ ሌላውን ሰዎች እንቅፋት የሚሆኑ ሌሎቹ ዲናቸውን እንዳይይዙ እንዳይማሩ ቁርአን እንዳይቀሩ እንቅፋት የሚሆኑ ወየብጉናሃ የአላህን መንገድ የሚመኟት ዒወጀን የተጣመመች ናት የአላህን መንገድ ትክክለኛዋን አይፈልጉም የተሳሳተችውን ወልመም ያለችውን እንደ አሕባሽ እንደዚሁ ለፈስፈስ ያለችውን የሆነ ነገር የጨመረ የሆነ ነገር የቀነሰውን የአላህ መንገድ አስመስሎ ማቅረብ ይፈልጋሉ ትክክለኛው ከመጣ ምክንያቱም የእነሱን እንትን አይቀበልም ለነሱ ያደረ የሚለማመድ ሁኖ እስላምን ይፈልጋሉ ዘመናዊ እስላም ወይም ምንድን ነው modern እስላም የሆነ ነገር የሚሉት ነገር አላቸው modern እስላም ማለት ሻሿን እዚህ ስር አርጋ ሱሪዋን ለብሳ ቀጭ ቀውም ስትል ማለት ሴት ማለት ነው modern እስላም ማለት ፂሙን ልጦ ቆዳ ቀረሽ ቆዳ መልስ አጥንት መልስ ልጦ ጧጧት እናቱን መስሎ የሚወጣ ወንድ ማየት ይፈልጋሉ። እዚህ ፊት ለፊቱ ጸጉር ያለው ሰው ጥሩ ምን ያደርጋል? ምን ይጎዳል? ሱብሃንአላህ። እኔ ደግሞ ጸጉር ያለው ፊት አይደለም የሚያስጠላኝ። የሚገርምህ የተላጥ ሁልጊዜ ምላጭ የሚያርፍበት ፊት ያስደነግጠኛል፣ ያስፈራኛል። ይቀቡታል፣ ከዚያ በኋላ ይቆስላል። እሱ ደግሞ ተፈጥሮ ሆነና አላህ ጸጉሩን ያበቅለዋል። አይ ለምን አየሁ ጧጧ ለምን አረፈድክ ሲል ይስላችሁ ሁልጊዜ ስራ ፈጠራ ሞደርን ሰው እኮ ማለት በቃ የበዓላት ቀን ቀሚስ ለብሶ ምናምን በዛ ደግሞ ቆብ አድርጎ ሽራተ አሸሸ ገዳሜ ሞደርን እስላም መስቀልም ዒዱንም እኩል ማክበር ታቦት ሲሸኝ ምናምን መስቀል ሲከበር አብሮ የሚያርተው ሞደርን ዛሬ የሚሉት እኮ ይህንን ነው። ይህ ስምና ነው እ ይህ እኮ እስልምና አይደለም። የለም እናንተ ማንዲ ካላረጋችሁ አላ በቃ አክራሪ ናችሁ። ለአንድ ነው የምናከረው እስላምን ምን ከላይ ከሩ አይደል የመጣው ወሺ ላልተ ያቃት ከርም ያለ ወላሂ እንገራችሁ የመክረር ነገር ካያችሁ እኛ መቼም በጎጃመኛ ማክረር ማለት ማጠንከር ማለት ነው። ጠበቅ አድርገህ ክር ማለት እኮ መፍተል ነው። በጣም ምንድን ነበር ክር አከረረው፣ አጠነከረው ለማለት ነው። ታዲያ እስላም ላላ ያለ ነገር ነው እንዴ? ላላ ምንማ ስንቱ ጀነት ገባ ነበር። ከሩ አይደል የቸገረን? ደግሞ ከረረ ለራሴ ባከረው ምን ችግር አለ? የለም ማክረር ማለት ሌሎች ማስገደድ ነው። ሌላ ይሄ ሌላ ማስገደድ ሌላ ሌላ ማስገደድ ማንም ማስገደድ አያውቅም። ራሱ ማስገደድ ፋይዳ የለውም ይላል እስልምና። በማስገደድ ሃይማኖት አይመጣም ይላል። ሰዎችን አስገድደህ አፋቸውን ልታስነግራቸው ትችላለህ። ውስጣቸውን ግን ማናገር አትችልም። ነቢዩን ዓለይሂ ሰላቱ ወሰላም አፈአንተ ትኩሪሁ ናስ ሐታ የኩኑ ሙእሚኒን ሰዎችን አስገድደህ አማኝ ልታረግ ትፈልጋለህ? አትችልም ይላቸዋል። ለዚህ ብሎ ሌላ ቦታ ላይ ሲነግራቸው እንደ خبر لا إكراه في الدين አለ። በዲን እኮ ማስገደድ የለም። ለምን قد الرشد من الغي የሚያሳምነው ውስጥን ማስረጃ ነው። ማስረጃው ደግሞ ግልጽ ከሆነ አስገድድከው አላስገድድከው ያምናል። አስገድደ ግን أشهد أشهد በል አልከው ውስጡ አምኗል አላመንም። አንዳንዶች እንደውም ፊት ለፊት አናምንም ሊሉ ይችላሉ። ልክ እንደ ቢላል ሁበል በል አልልም፣ እንደ ያሲር በል አልልም፣ ሱመያ ሁበል ካላልሽ እገልሻለሁ ግደለኝ አላምንም አለኝ። አማር ግን ሁበል በል ሁበል አለ። ከፈረ ማለት ነው። ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን ስለዚህ በውስጥ አስገድዶ ሌሎቹ ሰዎች እኔን ምሰል ብሎ ማስገደድ ነው ከተባለ ማክረር እኛንን የምናወግዘው ከነሱ በፊት ማክረር ማለት ሱቢ ተነስቶ ጀማ ከአዛን በፊት መስጂድ መግባት ነው። መርካቶ እኮ አንዱ ልጅ ነገረኝ። ኧረ ኡስታዝ ኧረ ይህ አክራሪነት ኧረ እንደው ጋ እንደው ስርዓት አጣ አንድ ነገር በሉት አለኝ ረመዳን ነው ምንድነው ነው ስለው አንድ ጓደኛ ነበረ መርካቶ አብረን ሻይ የምንጠጣ አለ እሺ ረመዳን መጣና ጾመኛ መሆኔን ነገርኩት አለ ያው አይ በቃ ሴት አሀ እንግዲህ ረመዳን ላይ ብዙ ሰው ኮፍያ ምናምን ይገዛል አንዋር መስጊድ ኮፍያ የሚነግዱ ሰዎች የዛን ሰሞን ገበያ ይወጣላቸዋል ታውቃላችሁ ይሄን እና ኮፍያ አድርጓል። አዲስ ኮፍያ ነው፣ ረመዳን ላይ ነው። በኋላ አክራሪ ሆንሽ ማለት ነው አለኝ አለ ጓደኛዬ። በምን አልኩት አለ። ኮፍያሽን አረግሻ አለኝ አለ። አየህ ይሄ ቆብ ይሄ ኮፍያ አክራሪ ያስብላል ማለት ነው። ትናንትና አብሮሻ የጠጡ የነበሩ ደህና ሰው የነበሩ ያም ልጅ አሁን አክራሪነት እንዲተረዳው ማለት ነው። ይሄ አይነት አክራሪነት የሚባል ነገር የለም። ማክረር ሰው ማስገደድ ምናምን ከሆነ ኢስላም አይቀበለው አያውቀው ካመጡበት እዚያው ይመልሱት። በራስህ ላይ ግን ሌሊት ቁሞ ቢያድር ጾሙን ቢውል ማን አስድ ማን ይከላከለዋል? ማን ያድነዋል? ለዚህ ነው አላህ ስብሓነሁ ወተዓላ الذين يستحبون الحياة الدنيا على الآخرة ويصدون عن سبيل الله ويبغونها عوجا የተጣመመች ሁናታ ሊያዋት ይፈልጋሉ እነሱ እንደፈለጉ የሚያሽከረክሯል ከዚህ ዓመት እስከዚህ ዓመት ማግባት የለባቸውም ከዚህ ዓመት እስከዚህ ዓመት በዝሙት ላይ ነው መቆየት ያለባቸው ፍሬንድ ነው መያዝ የሚፈቀድላቸው እንጂ ትዳር መያዝ አይፈቀድላቸውም ኒካህ ልታስር አይፈቀድላትም ፍሬንድ ግን ሆቴል ግን ብትገባ ብትዝናና ችግር የለም ከ18 ዓመት በታች ያለች ልጅ 18 ዓመት በፊት ግን ያለች ልጅ ኒካህ አስራ ሰርግ አግብታ ከተገኘ ከነ ቤተሰቧ ትታሰራለች አጂብ ነው ኡላኢከ ፊ ضلال بعيد እንዲህ ያሉ ሰዎች በራቀ ከአላህ በራቀ ከእውነት በራቀ ጥሜት ላይ ያሉ ማለት እንዲህ ያሉ ሰዎች ናቸው። ይህንን የእስላም ባህሪ ለመቀየር የሚፈልጉ ናቸው። ወማ አርሰልና ሚን ረሱሊን ማንንም መልእክተኛ አላክንም ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም በህዝቦቹ በህዝቦቹ ምላስ በህዝቦቹ ቋንቋ ነው እንዲነግራቸው ተብሎ አረጉን ነው ታዲያ የእኛ ነቢይ በእኛ ቋንቋ መተላኩ ጎበዝ በጎጃመኛ አይደለም የመጡት እሳቸው እውነቴን ነው ምን ይሆናል ታዲያ ሌላው እኮ የመንደር ነብይ ስለነበረ ነው በመንደር ቋንቋ የሚላከው በአካባቢ የአካባቢ ነብይ ስለሆነ ነው አማ ሙሐመድ ስለ ላ ሰለም ረሱሉ ሊጀሚዕ ልበሸርያ ሊጀሚዕ ልከልቅ ስለዚህ ቢሊሳኒ ቀውሚሂ ማለት የመጀመሪያ ያስተላለፉላቸው በአረቦቹ ነው። አረቦቹ ከዛ በኋላ በንግድም በጋብቻም ብለው ወደ ሌላ ቋንቋ አስተላለፉት። ከዛ በኋላ የደረሰ ሁሉ አረበኛ የምታውቅ ሁሉ ለሚሽዋርና ለሰፈር መወሰፊያ አይደለም አረበኛ መማር ያለበት። የቱበልغ ቢሂ ኪታብ አላህ የአላህን ቁርአን ለመማሪያ ለማስተማሪያ ነው አረበኛ ልታውቅ የሚገባ። ፈዩድሉ ላሁ መን የሻእ ወየህዲ መን የሻእ አላህ የፈለገውን ያጠማል የፈለገውን ያቀናል ይሄ አቂዳችን ነው ላ የተዛዕዛዕ የፈለገውን የሚያቀም የፈለገውን የሚያቀና በሱ እጅ يدل من شاء ومن شاء هدى ما بيد العبد ضلال وهدى أشعري وتنقل هنا عقيدة يمياسم ربتنا كالله سبحانه وتعالى وجي يمي هون يلم ما ننسى متو هداية يمي كفافل سو يلم يما نمتوج أدلم وهو العزيز الحكيم الشنا في الناس ومن جيتانا والله ولقد أرسلنا موسى بآياتنا موسى أنت أمر وشاشنا في زلاتنا أن أخرج قومك من الظلمات إلى النور ህዝቦችህን ከጨለማዎች ወደ ብርሃን አውጣ ብለን ወዘኪርሁም ቢአያሚላህ የአላህን ቀናቶች አስታውስ ብለ ነው የአላህ ቀናቶች የሚባሉ አሉ ልዩ ልዩ ተአምሮች ብዙ ክስተቶች የተከሰቱባቸው ቀኖች ኢነ ፊ ዛሊከ ለአያትን ሊኩል ሰባሪ ሸኩር ለታጋሾችና ለአመስጋኞች ሁሉ የሙሳ መልእክት ራሱ ፍርዓውንን እንዲያስተምሩ የመላኩ ነገር ብዙ ተአምር አለበት ይላል أي إن في ذلك التذكير بالبلاء والنعمة لدلالات يستدل بها على إفضال الله وإنعامه ذكرهم بأيام الله أي وقلنا لهم ذكرهم بأيام الله وهي بلاؤه ونعمه الله سبحانه وتعالى በተለያዩ ጊዜ ዋለላቸው ሁለታና ያጋጠማቸው ችግሮችም አስተውሳቸው በህዝቦቼን አልቀርተው ወድ قال موسى لقومه موسى لهزبوتاتشو قالوا اذكروا نعمة الله عليكم الله بنان تلايو على الله تهون ولا توسطوا إذا أنجاكم من آل فرعون كفرعون بيتسربوت نتا وسطاتي يسومونكم سوء العذاب ما فوق قطعتي يستملكم ወዩዘቢሑነ አብናአኩም ወንዶቻችሁን እያረዱ ወየስተሕዩነ ኒሳአኩም ሴቶቻችሁን እየተዉ ሱብሓነላህ ቅጣት አንዳንድ ጊዜ ወንዶቹን እየገደለ ሴቶችን ብቻ ቢተው የጠቀመን ይመስለን ይሆናል ቅጣት ነው በእጃዙ ወንዶችን አጥፍቶ አስታንፎ ሴቶችን ማስቀረት ማስቀረት ሴቶቹ ባል ሲያጡ ስሜታቸውን የሚሸፍንላቸው ሲያጡ ፈሳድ ላይ እንዲወድቁ እንዲጠፉ እንዲበላሹ አላህን እንዲያስቆጡ የሚጋብዝ ቅጣት ነበረ የዘንድሮውስ ታዲያ ስደት እንዴት ይሆን ጎበዝ ኢትዮጵያ ውስጥ ሴት የሚባል ነገር ጠፋ በአንድ አመት ውስጥ ሰባ ምናምን ሺህ ሴት ልጆች ከኢትዮጵያ ወጥተዋል ሰባ ሺህ ምናምን ወጥቷል ከዚያ ውስጥ ወንዱ ሶስት ሺህ ወይ አራት ሺህ አይሆንም ነው የሚባለው ወንዱ ከአንድ ባንድ አመት በሆነ ወር ነው ያለው ሰባት ሺህ ሶስት መቶ ሺህ መጣ ከሶስት መቶ ሺህ ስንት ይሆናል ወንዱ አንሳ ሺህ ልበል ከዛ ሌላ ያለው ሴት ነው የሚቀጥለውም እንደዚህ የሚቀጥለውም እንደዚህ ከቀጠለ ኢትዮጵያ ውስጥ አሁን ምን ይቀራል ወንድ ብቻ መውለድ የማይችል ማፍራት የማይችል ማሳደግ የማይችል ትውልድ መተካት የማይችል ማለት ነው። ስለዚህ ስደቱ ስርዓት ሊኖረው ይገባል። የሚገርመው የዚ ሀገር ሰው የተሰደደው አይመለስም እንዲያኘው የድሮ አይለቅም ቦታ ወንድሞቹ ሲኖሩ ትናንሾቹ ሲኖሩ ትላልቆቹ እኮ መመለስ አለባቸው የለም ይህማ ሀገር መልቀቅ ነው የሚሆነው እኮ በጠቅላላ ለስራ መሄድ ሳይሆን የሀገር መልቀቅ ነው የሚሆነው ይሄ ከሆነ ስለዚህ ታላቅ እህቷ እዚህ ከነበረች ታናሿን አምጥታ እሷ መመለስ አለባት ታላቅ ወንድሙ እዚህ ከነበረ ታናሹ ሲመጣ ትልቁ መመለስ አለበት አገር ባዶ ማድረስ አግባብ አይደለም ይመስለኛል እኔ እኮ የራሴ አስተሳሰብ ነው አንዳንዱ እኮ ምን ምን አስቀምጠህልናል ይላል እንዲህ ስለው ምን እዚህ ማን ምን አስቀምጦልን የመጣው ጉድ ነው وفي ذلكم بلاء من ربكم عظيم በዚህ ተግባራችሁ ከአላህ ስብሓንሁ ወተዓላ ከባድ ፈተና ነው የተሰጣችሁ ሴት ሴቱን ብቻ እየተወ ወንዱን መግደል የሚገርማችሁ ሙሳ የተወለዱት ሙሳ የተወለዱት ወንዶች ይገደላሉ በተባለበት ነው ይህንን እያረገ የተወሰነ ጊዜ ከሄደ በኋላ አረ ወንዶች አለቁ አረ እንደው ምናምን ለአንተም የሚያጅብህ የለም ሲሉት እሺ አንድ አመት የተወለደውን እንተው ሌላ አመት የሚወለደውን ደግሞ እናሳድግ ብሎ እንግደል ብሎ ውሳኔ ሰጠ። ለምሳሌ በነጠላ ቁጥር 31 ላይ ያለውን እንተዋለን፣ 32 ላይ እንገላለን ካለ ሙሳ መቼ ተወለዱ? በሁለቱ ላይ በሚገደልበት አመት ተፈተን ያለው ገና ከህፃነቱ ይፈተናል። አሸናፊነታቸውንም በዚያው ላይ አስመስክረዋለሁ። ወይስ ተአዘነ ረብኩም። ጌታችሁ ውሳኔ እንትን አዋጅ ያወጀበትን አስታውሱ ተአዘነ ቢማዕና አዕለመ ምን አልአዛን አልአዛን መእኹዙ ምን አልኢዕላም ተአዘነ ረብኩም ጌታችሁ ያስታወቀበትን አስታውሱ ለኢን ሸከርቱም ለአዚደነኩም ካመሰገናችሁኝ በሰጠኋችሁ ባደረኩላችሁ ካመሰገናችሁኝ እጨምርላችኋለሁ ጤና ከሰጠኋችሁ በጤና ካመሰገናችሁኝ ገንዘብ እሰጣለሁ ገንዘብ ሰጥቷችሁ ካመሰገናችሁ እንዲህ ያደረጋለሁኝ ማለት ነው ወለኢን ከፈርቱም እምቢ ካላችሁ ከካዳችሁ ግን እና አዛቢ ለሸዲድ እቀጣችኋለሁ እወስድባችኋለሁ እቀማችኋለሁ መጨመር አይደለም ልቀንስ እችላለሁም እንደማለት ነው ለምን እና አዛቢ ለሸዲድ ይሄ ዒላ ነው ዒላው ለጀዋብ ሸርጡ ሙናሲብ የሆነ ዒላ ነው እንጂ ወለኢን ከፈርቱም እምቢ ብትሉ ቅጣቴ ከባድ ነው በዚሁ መልስ ከተሰጠ የበለጠ ያስፈራራል ወለኢን ከፈርቱም فلم تشكروا نعمي فعصيتموني وعصيتم رسولي أي لأسلبنها منكم واسدباتها له وأعذبكم بسلبها من أيديكم كجاتشو بمكمات قطعتها له إن عذابي لشديد فاحذروا واخشوني فيه وقال موسى موسى له إن تكفروا أنتم ومن في الأرض جميعا አመስግኑኝ አመስግኑኝ ሲል ጊዜ አላህ የሚከጅላችሁ አይምሰላችሁ ኢን ተክፉሩ አንቱም ወመን ፊል አርድ ጀሚዓን እናንተም ሆናችሁ በምድር ላይ ያለ ህዝብ በጠቅላላ ቢክድ አላህን አላቅም ብሎ ለአላህ አልታዘዝም ብሎ ቢያምፅ فإن الله لغني حميد الله سبحانه وتعالى ሀብታምና ምስጉን ነው አላህ ሀብታም ምስጉን ነው አይፈልግም ከእናንተ የሚያመሰግነው ሞልቶታል እናንተ ባታመሰግኑትም አለም የእትኩም አልደረሰላችሁም ነበኡ ለዚነ ሚን ቀብሊኩም የእነዚያ ሰዎች ዜና አልመጣላችሁም ቀውሚ ኑሕን ወዓድን ወተሙድ የኑህ የዓድ የተሙድ ሰዎች ዜና አልደረሳችሁም ወለዚነ ሚን ባዕድህም ከእነሱ በኋላ የመጡት ሰዎችም ላ ያዕለሙሁም ኢላላህ ቁጥራቸውን ዝርዝራቸውን ማንነታቸውን አላህ እንጂ በዝርዝር የሚያውቃቸው የሌለ የሆኑ ጃአቱም ሩሱሉሁም ቢልበይናት መልእክተኞቻቸው መረጃዎችን ይዘው መጡ ነቢይ ለመሆናቸው ግልጽ ማስረጃ ይዘው እነሱ ጋር መጡ ፈረዱ አይዲየሁም ፊ አፍዋሂም እጆቻቸውን አፋቸው ላይ አድርገው ወቃሉ إنا كفرنا بما أرسلتم به إن أنت تلاكات شبة كدنا للواته وقالوا قالوا إنا كفرنا بما أرسلتم به وإنا لفي شك إن يا بدر الطاري والسنن مما تدعوننا إليه مريب عطرات عريبة هنا ارتاري وسطنا إن أنت كتلاكات شبة إن يامك متاستمر بس قد إليه قالت رسلهم ملكتن يشعلوا أفي الله شك بقى الله لو متتراطروس بقى الله يتراطر على سو بفتعره فاتر السماوات والأرض سماعات النامذر بفتر جتا تتراطر الله يدعوكم ليغفر لكم من ذنوبكم الله سبحانه وتعالى اللي مراتشه الله سبحانه وتعالى وانجلاتشه اللي مر يتراتشها ويؤخركم إلى أجل مسمى اسكتوا السنك اللي عقوياتشه قالوا ኢን አንቱም ኢላ በሸሩን ምስሉና እናንተ እኮ እኛን የምትመስሉ ሰዎች ናችሁ ቱሪዱን ትፈልጋላችሁ አን ተስዱና አማ ካነ ያዕቡዱ አባኡና አባቶቻችን ያመልኩት የነበሩት የነበረን ጣዖታት እንዳናመልክ ትከለክሉናላችሁን فأتونا بسلطان مبين ግልጽ የሆነ ማስረጃ ሲያምጡልን ይላሉ قالت لهم رسلهم መለክተኞቹ አሏቸው ኢን ኢላ በሸሩም ሚስሉኩም ልክ ናችሁ እኛ ልክ እንደናንተው ሰዎች ነን ሌላ ልዩ ፍጡር ነን እኮ አላልንም ወላኪን አላህ የሙኑ አላ መን የሻኡ ምን ዒባዲህ አላህ ግን ከባሮቹ መካከል ለፈለገው ይሰጣል ይቸራል ነቢይ ያደረገን እንደናንተ እኩል ስንል እንደናንተ ጃሂሎች ደንቆሮች አይደለንም አላህ ስብሓንሁ ወተዓላ ኒዕማውን ሰጥቶናል የሙኑ አላ የሻኡ ምን ዒባዲህ ወማ ካነ ለና አነእትየኩም ቢሱልጣንን ኢላ ቢኢዝኒላህ አላህ ለይቶናል ስንላችሁ ደግሞ የፈለግነውን የምናደርግበት ስልጣን ሰጥቶናል ማለት አይደለም። ይሄ ጋራ ወርቅሁን መሆን፣ ይሄ ወንዝ ውጣ መፍለቅ፣ ይሄ ምናምን አንተ ሙት አንተ ተነስ ብለን እንደፈለግነ ዓለምን የምናስተዳድር አይደለንም። ቢኢዝኒላህ ነው፣ በአላህ ፍቃድ ነው። ኢሳ እንኳን ኡብሪኡ ልአክማሃ ወልአብረሳ ቢኢዝኒላህ፣ እኔ የማድነው በሽተኛን በአላህ ፍቃድ ነው በራሱ ፍቃድ እንገላለን አንዳንዶቹ እንዲህ ይላሉ የቅሊቡ ልኡንሳ ኢለ ዘከሪ ወንድን ሴት የሚያደርግ ሴቱን ወንድ የሚያደርግ አንዱን ወልይ እኮ ሲያመሰግን ነው አንዱ የቅሊቡ ልኡንሳ ኢለ ዘከሪ ዩሒ ወዩሚት ቢኢዝኒ ልባሪ የቅሊቡ ልኡንሳ ኢለ ዘከሪ ብሎ ለአንድ ሰው ስልጣን ይሰጣል ጥያቄ የለማ በመጋረጃ ውስጥ ነው ያለው ሰውየው። ለምን እንዲህ ያል ታለ ደግሞ ቡድኖቹ ይሄ ቲፎዞ ዱላ አለው። ስለዚህ በቃ አሚን ነው ዱስቱር ያለ መገበር ነው። ነቢያቶች እንኳን እኛ በግላፍ በግል ፍቃዳችን በግል ስልጣናችን የምናመጣው ነገር የለም። ወአለላህ ፈልየተወከል ሙሚኑን አማኝ የሆነ ሰው ወደኛ ወደ ግለሰብ ወደ ሌላ ሰዎች መሄድ የለበትም መመካት ያለበት አማኝ የሆነ ሰው በአላህ ስብሓንሁ ወተዓላ ብቻ ነው ወማ ለና አላ ነተወከለ አላ ላህ ወቀድ ሀዳና ሱቡለና እኛ በአላህ ላይ የማንመካበት የማንወከልበት ምን ምክንያት አለን አላህ ቀናውን መንገድ መርቶን እያለን ወለነስቢረና አላ ማ አዘይቱሙና በምታገላቱን በምታስሩን በምትገርፉን በምታሰቃዩን በምታባርሩን ሁሉ እንችላለን ለአላህ ስንል وعلى الله فليتوكل المتوكلون በአላህ ላይ ብቻ የሚመኩ ሰዎች ይመኩ በጉልበታቸው የተመኩ አልተሳካላቸውም ኢትዮጵያ ውስጥ እንኳን እኛ በደረስንበት ውስጥ ማን ያሸንፈኛል ብሎ ደረቱን ነፍቶ ሀያላን መንግስታት የሚባሉትን ሁሉ የሚሰድ አምባገነን መንግስት ነበረ <laughs> ወላሂ ሲመጣ መሳሪያቸውን በጫማ ለውጠው ነው የሄዱት ወታደሮች ሲያፈራርሳቸው አላህ በቃ አገር ይጠብቁበታል ተብሎ የተሰጣቸውን መሳሪያ ባካችሁ የወታደር ጫማ ስላረግነ ቀይረን እንድነት ሱሪ ባካችሁ ለውጡን ብለው በሱሪ እየቀየረ ነው ጥሎ የሄደው ጉልበት አለኝ የሚል ሁሉ ሲመጣ አላህ ሲያደርስበት ፍርፍርስ ነው የሚለው አላህን በገነኖችን አላህ ያፍርስልን ጥጋበኞችን ሙስሊሞቹን እያሰቃዩ ያሉትን አካላት በሙሉ ነገ ሳይል ዛሬ አላህ ያፍርሳቸው وقال الذين كفروا لرسلهم كهديان አሉ ለመለክተኞቻቸው አላህ ልኳቸው ሊያስተምሯቸው ቀናውን መንገድ ሊያስዟቸው የተላኩትን ሰዎች ምን ይሏቸዋል ለኑኽሪጀነኩም ሚን አርዲና ከሀገራችን እናባራቸዋል አየህ መለክተኛ ሲሆኑ ሙስሊም ሲሆኑ አገሬ አይደሉም ታዲያ ሀገሩ ከሆነ አንተም ሀገርህ እኔም ሀገሬ ከሆነ አስወጣለሁ ከሀገሬ እኮ አይባልም አይደል ኢትዮጵያ ውስጥም እንደዚህ ነው እኮ የሚሉት በቃ ሙስሊም ከሆን በሰፈር ቁነ ሀገሬ አይደለም ስለ ሀገር የሚያወራው ስለ ሀገር የሚናገረው የሚያስበው ሙስሊም ያልሆነ ነው ብለው ያስባሉ ሙስሊም መሆን መስገድ መጾም በቃ ከሀገር ዜግነትን እንደመለወጥ አድርጎ ይቆጥሩታል ከዚህ የተጀመረ አይደለም ኃይለ ስላሴ አይደለም ያስጀመረው ኃይለ ስላሴም ቢሆን አይ ወይ ሀገራቸውን የሚቀይሩ ወይም